الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم شيخ الإسلام ابن تيمية عقيدة الواسطية جمرا سدست ክፍሎችን አሳልፈናል ዛሬ ሰባተኛ ይሆናል ኢንሻአላህ ዛሬ ለአላህ ስብሓንሁ ወተዓላ ከቁርአን መረጃዎችን በመጥቀስ የምናሰብታቸው ባህሪያቶች ሪዶላህ የአላህ ውዴታ፣ ኸበቢህ ቁጣው፣ ወሰኸጥህ ወከራሂየት የአላህ ስብሓነሁ ወተዓላ የሚጠላ መሆኑ እንደዚሁ ፊል ቁርአን ልከሪም በተከበረው በላቀው ቁርአን ላይ እነዚህ ባህሪያቶች የሚሰብቱ መሆናቸውን እንመለከታለን። قوله رضي الله الله ودد الله سبحانه وتعالى ودد يمل كام سر وشن سرا عنهم كالنسو كالنسو ودد ينسون والكام سرا ودد الله سبحانه وتعالى ورضوا وددوا عنه كس وددوا الله سبحانه وتعالى يمن داتشو النقر صقون وددوا يا الله سبحانه وتعالى وديتا በሁለት ነገሮች ይንጠለጠላል። አንደኛው በሰሪው የሚንጠለጠል ነው። በመልካም አማኞች፣ በመልካም ሰሪዎች ይንጠለጠላል። ሁለተኛው ደግሞ በመልካም ስራ ይንጠለጠላል። አላህ ስብሓነሁ ወተዓላ መልካም ስራዎችን ይወዳል። በተጨማሪም መልካም ሰሪዎችን ይወዳል አላህ ስብሓነሁ ወተዓላ። ቀጥሎ እዚህ ላይ ደግመን የምንጠቅሰው ነገር ምንድን ነው? ከዚህ በፊት የአላህ ስብሓነሁ ወተዓላ ባህሪያቶችን በተመለከተ የተወሰነ ነገር ብለናል። ሁሌም ልንይዘው የሚገባን ነገር ምንድነው? እኛ ለአላህ ስብሓነሁ ወተዓላ ባህሪያቶችንና ስሞችን አንመርጥም። እኛ በቁርአንና በሐዲስ የታዘዝንን ነገር ፈጻሚ አማኞች እንጂ የአላህ ስብሓን ተዓላ ባሮች እንጂ አገልጋዮች እንጂ ህግ ደንጋጊዎች አይደለንም። ለአላህ ስብሓን ተዓላ ስሞችንም ሆነ ባህሪዎች መራጮች አይደለንም። የተነገርንን የምናምን አማኞች እንጂ። ወቀጥሎ ምናል ወመን የቅቱል ሸይኹል እስላም እዚህ ባብ ላይ በሁለተኛ ደረጃ ያመጡት መረጃ ምንድን ነው? ወመን የቅቱል ሙእሚነን ሙእሚንን የገደለ ሙእሚንን የሚገል መን ሸርጥያ ትባላለች። ሙተዓሚደን እያወቀ ሆን ብሎ ፈጀዛኡሁ ጀሃነም ጀሃነም ጀዛውን ምንዳው ነው። ኻሊደን ፊሃ በሷ ውስጥ ዘውታሪ ሲሆን ወገዲበ አላሁ ዓለይህ አላህ በሱ ላይ ተቆጥቷል። ወለዓነሁ ረግሞታል፣ ከራሕመቱ አባሮታል። እዚህ ቁጣን እናስብታለን። የመጀመሪያው ሪዷ ነበር። የአላህ ስብሓንሁ ወተዓላን ቁጣ እናሰብትን የሚሉ ሙብተዲዓዎች ቁጣን ለአላህ ስብሓንሁ ወተዓላ ስናሰብት ይመጡና እንዲህ ይሉናል። እኛ የምናውቀው ቁጣ ቁጣ ሲባል ተከትሎት የሚመጣ ብዙ ነገር አለ። ለምሳሌ ደም መፍላት፣ የጅማት መገታተር፣ የፊት መቅላት የመሳሰሉ ነገሮች አሉ። ስለዚህ ቁጣን እንዴት ለአላህ ስብሓነሁ ወተዓላ ታሰብታላችሁ? አላህን ከዚህ ተንዚህ ልታረጉ ልታጠሩ ይገባችኋል አሉ። ከዚህ ጋር የሚመሳሰሉ ሹብሃቶችን ከዚህ በፊት አንስተናል። እዚህም ላይ የምንላቸው ምንድን ነው? እናንተ አሁን የጠቀሳችሁት ቁጣ የአላህ ተባረከ ወተዓላ ቁጣ ሳይሆን የፍጡራን ቁጣ ነው። እኛ ለአላህ ስብሓነ ወተዓላ የምናሰርተው ቁጣ ደግሞ የፍጡራንን ቁጣ አይደለም። ቁጣ ከመሰረቱ ቁጣ ነው በእርግጥ ነገር ግን ሐቂቃው ይለያያል። ሐቂቃው ይለያያል። የአላህ ስብሓነ ወተዓላ ቁጣ እንደ ሰዎች እንደ ፍጡራን አይደለም። የሰዎች የፍጡራን ቁጣ ደግሞ እንደ አላህ ስብሓንሁ ወተዓላ አይደለም። ቁጣን አናሰብትም የምትሉ ሙብተዲዓዎች የምታሰብቱት የሆነ ነገር ሊኖራችሁ ግድ ነው። ቢያንስ ቢያንስ አላህ ሕያው ነው ወይም አለ ትላላችሁ። ይህንን በማለታችሁ በእናንተ አካሄድ ብንሄድ አመሳስላችኋል እንላችኋለን። የምናውቀው ሕያውነት የእኛ አይነት ሕያውነት ነው። ወይም የፍጡራንን ህያውነት ነው። ይህንን ህያውነት ነው እያሰበታችሁ ያላችሁትን አላህ ስብሓነሁ ወተዓላ እንላችኋለን። እኛ የምናውቀው ህያውነት መብላት፣ መጠጣት ያለበት፣ ሽንት ቤት መመላለስ ያለበት፣ መርሳት ያለበት የመሳሰለ ነገር በአጠቃላይ እኛ የምናውቀው ህያውነት ይሄ ነው ስንላቸው እነሱ የአላህ ስብሓነሁ ወተዓላ ህያውነት የተለየ ነው ከፍጡራን ይሉናል። ስለዚህ ቁጣም ላይ እንደዚህ ለምን አትሉ እንላቸዋለን። እኛ የአላህ ቁጣም እንደ ፍጡራን ቁጣ አይደለም። ሌላው እዚህ አያት ላይ የሚነሳው ነገር ምንድን ነው? አላህ ስብሓነሁ ወተዓላ ሙእሚንን ሆን ብሎ እያወቀ የሚገልሰው ጀዛው ጀሃነም ነው፣ በዛ ውስጥ ዘውታሪ ሲሆን ብሏል። ስለዚህ ሙእሚንን መግደል ያከፍራል ማለት ነው ወይ የሚለው ጥያቄ ይነሳል። እዚህ ላይ የተለያዩ ምላሾች ተሰጥተዋል። ዑለሞቻችን የተለያዩ ምላሾችን አውስተዋል። አንደኛው ነገር ምንድን ነው? አንዳንዶች ዑለሞች ምን ብለዋል? ይሄ የሚሆነው አንፊ መን ስተሐለ አልቀትል መግደሉ ይቻላል፣ አማኝን መግደል ይቻላል ብሎ የሚል ሰው ላይ የሚሰራ ዛቻ ነው ይላሉ። ሌሎች ዑለሞቻችን ይህንን ንግግር ደካማ ያደርጉታል። ምክንያቱም ይሄ ሰው መግደል ይቻላል፣ አማኝን መግደል ይቻላል ካለ በቂው ነው ይሄ ጀሃንም ለመዘውተር። ምክንያቱም አላህ ሐራም ያደረገውን ነገር ሐላል አድርጓልና እና ባይገልም ዘውታሪ ነው። ስለዚህ ይሄ መልስ ደካማ ነው ይላሉ። ሌሎቹ ደግሞ ይሄ የሚሆነው ገዳዩ ካፊር ከሆነ ነው። ገዳዩ ካፊር ሆኖ ገዳዩ ካፊር ሆኖ አማኝን ከገደለ ነው ይላሉ። ይህም ደካማ ምላሽ ነው የሚሆነው። ምክንያቱም ይህ ካፊር ቢገልም ባይገልም አማኝን ማለት ነው ዘውታሪ መሆኑ አይቀርምና ነው። ሌላው ግን ሌሎቹን እንተውና ሁለቱን እንጨምራለን። በሶስተኛ ደረጃ ደግሞ ሁሉድ ይሄ ሁሉድ የሚባለው ቃል ሁሉድ የሚለው ቃል ለዘላለማዊነት ያኒ መጨረሻ ለሌለው ዘመን ብቻ ሳይሆን ለረዥም ጊዜም ሁሉድ ይባላል። ስለዚህ የተፈለገው ካሊደን ሲያበሷ ውስጥ ረዥም ዘመን የሚኖር ሲሆን ማለት ነው እንጂ ዘውታሪ ነው ለማለት አይደለም። ምክንያቱም በአረብኛ ቃል በእርግጥ ሁሉድ የሚባለው ነገር ሁሌ ዘውታሪ ለማለትም ይመጣል፣ እንደዚሁም ለረዥም ዘመንም ይመጣልና ስለዚህ ረዥም ዘመን እዛ ውስጥ ጃሃንም ውስጥ ነዋሪ ሲሆን ማለት ነው ይላሉ። ሌላውና እኛ እንደ መጨረሻ የምንጠቅሰው ነገር ምንድን ነው? ሌሎችም ተብለዋል፣ ግን ለማሳጠር ያህል አራቱን ጠቅሰን እናቆማለን። ይሄ በእርግጥ ሰበቡ ተገኝቷል። ሰበቡ ተገኝቷል። ያም ምንድነው ጀሃነም ውስጥ ዘውታሪ የሚያደርገው ሰበብ ተገኘ ለማን ለዚህ አማኝ ማለት ነው ወይም ደግሞ ሌሎች ዑለሞች ምን ይላሉ ሸርጡ መስፈርቱ ተገኘ መስፈርቱ ይገኝና ሸርጡ ይገኝና ማን ከልካይ ነገር ይኖራል እንደዚህ አይነት ነገሮች ላይ መስፈርት ይገኝና ከልካይ ነገር ካለ ያ ነገር አይገኝም ማለት ነው። ለምሳሌ እዚህ ላይ ሰበቡ ወይም ደግሞ መስፈርቱ ተገኝቷል። ያ ምንድን ነው? ይሄ ሰው አማኙን እያወቀ ሆን ብሎ ገሎታል። ይሄ ነገር ጀሃነም ለመግባት ሰበብ ይሆነዋል ወይም ደግሞ ጀሃነም ዘውታሪ ለመሆን መስፈርት ነው። ነገር ግን ከልካይ ነገር ተገኘ። ያም ከልካይ ነገር ምንድን ነው? ኢማን ሰውየው አማኝ መሆኑ ዘውታሪ እንዳያደርገው የሚከለክል ነገር ሆኖ ተገኘ ማለት ነው። ይህ ነገር ኡሱሉል ፊቅህ ላይ ይወሳል። በጣም ጠቃሚ ነገር ስለሆነ እደግመዋለሁ። ለምሳሌ ለምሳሌ ያህል ሶላት ላይ ውዱእ ማድረግ መስፈርት ነው። አንድ ሰው ውዱእ አደረገ ውዱእ አደረገ መስፈርቱን ፈጸመ። ግን በተከለከለ ወቅት ሶላቱን ሰገደው። ከልካይ ነገር ተገኝቷል። ስለዚህ ሶላቱ አልተገኝም ማለት ነው። መስፈርቶች መገኘት መቻል አለባቸው። ማኒዖች፣ መዋኒዕ ከልካይ ነገሮች ደግሞ መወገድ መቻል አለባቸው። መስፈርቱ ተሟልቶ ከልካይ ነገር ከተገኘ ለምሳሌ በሶላቱ ብንሄድ ሶላት አይገኝም ማለት ነው። ወዶ ተገኘ ግን ከልካይ ነገር ተገኘ ለምሳሌ በዚህ ወቅት አትስገዱ ያሉባቸው ወቅቶች አሉ ነቢ ዓለይሂ ሰላቱ ሰላም በዛ ወቅት ሰገደ ሶላቱ አይገኝም ማለት ነው ትክክለኛ አይደለም እንደዚሁም ሌላ ምሳሌ ያመጣሉ ዑተይሚን በዚህ ጉዳይ ላይ ውርስን በተመለከተ ውርስን በተመለከተ ለምሳሌ ወላጅ ልጅን ይወርሳል ልጅ ወላጅን ይወርሳል ይሄ ሰበብ ሆነ ለመውረሱ ሰበብ ይሆናል ማለት ነው ልጅነት ወይም አባትነት። ነገር ግን ይሄ ብቻውን መስፈርት ወይም ምክንያቱ ብቻውን ወራሽ አያደርገውም። ከልካይ ነገር ከተገኘ ማለት ነው። ለምሳሌ አንዱ ካፊር አንዱ ሙስሊም ሆነ፣ ከልካይ ነገር ተገኘ ከልካይ ነገር ተገኘ፣ እንዳይወርስ የሚከለክለው ነገር ተገኘ። መስፈርት መሟላቱ ብቻ ሳይሆን ከልካይ ነገር አለመገኘቱ قد نو مالتنو سلازي كالكاي نقر تغني سويو جهنم زوتاري أي هو نمنو والله تعالى أعلم قتلوا من علو وقوله ذلك إيه بأنهم بأنهم اتبعوا إن السوء مكة لا كتلاتشون وما أسخط الله الله سبحانه الله تبارك وتعالى يسقط النجر بمكة لا تلاتشونه ወከሪሁ ሪድዋንሁ የእሱን ውዴታ በመጠላታቸው ነው ይላል። እዚህ ላይ እዚህ ቁርአን አያት ላይ ዛሊክ የሚለው ያለፈ ነገር ስላለ ወደዛ ማመላከቻ ነው። ዛሊክ ሚን አስማ ልሻራ ከአመላካች ስሞች ውስጥ ናቸው። ዛሊክ ብዙ ጊዜ ያው ለሩቅ ነው። ዛሊክ ዛከና ዛሊክ ሀዛ ከሆነ ለቅርብ ነው። ነገር ግን ይሄ ዛሊክ አንዳንዴ በአረብኛ ቋንቋ ይህ ለማለትም ይጠቀሙበታል። ግን አሱል መሰረቱ ግን ያ ለማለት ነው። ፍሩቅን ለማመላከት የሚመጣ ነው። ከዚህ የተቀደመው አያት ምንድን ነው? ፈከይፈ ኢዛ ተወፈትሁም ልመላኢከቱ የضሪቡነ ውጁሀሁም አድባረሁም ዛሊከ ቢአነሁም እተበዑ ማ አስኸጠ ወከሪሁ ሪድዋነሁ ፈአሕበጡ አዕማለሁ ነው የሚለው። እንዴት ነው ነገሩ? አላ እንዴት ይሆናል ነገሩ? ኢዛ ተወፈትሁም ልመላኢከቱ መላኢኮች ሩሓቸውን በሚያወጡ ጊዜ በሚገሏቸው ጊዜ ማለት ነው። የضሪቡነ ውጁሀሁም አድባረሁም ፊቶቻቸውንና ጀርባዎቻቸውን እየመቱ ነው ያለው ዛሊክ አለ እንግዲህ ይሄ ምኑ ፊቶቻቸውንና ጀርባዎቻቸውን የሚመቷቸው እየመቱ ሩሖቻቸውን የሚያወጡት ቢአነሁም ወተባዑ እነሱ የተከተሉ በመሆናቸው ነው ማአስኸጠ አላህ አላህን ያስቆጣውን ነገር አላህን የሚያስቆጣ ነገር በመከተላቸው ነው ወከሪሁ ሪድዋነሁ የእሱንም ውዴታ በመጥላታቸው ነው ያኔ የእሱንም ውዴታ እሱን አላህ ስብሓነ ወተዓላ የሚወደውን ነገር የአላህ ስብሓነ ወተዓላን ውዴታ የሚያስገኝ ነገር እንደ ኢማን፣ መልካም ስራዎችን የመሳሰሉ ነገሮች በመጠላታቸው ምክንያት ነው ይሄ የፊትና የጀርባ መመታት ሩሓቸው በሚወጣ ጊዜ ማለት ነው። ቀጥሎ ምናሉ ፈለማ አሰፉና ያኒ አግበቡና ባስቆጡን ጊዜ አለ አላህ ባስቆጡን ጊዜ ኢንተቀምና ሚንሁም ከነሱ ተበቀልናል። ይሄ እንግዲህ አረብኛ ቋንቋ ላይ መጀመሪያ አና አለ ሊልሙተከልሚ ወሕደህ ብቻውን ለሚናገር ሰው አና ይላል ነሕኑ የሚለው ደግሞ ምንድን ነው ሊልሙተከልሚ ለተናጋሪ ይሆንና ነገር ግን መዓ ኸይሪ ከሌላ ጋር ሆኖ ለሚናገር ሰው ማለት ነው ከእሱ ጋር ሌላ አካል ኖሮ ማለት ነው በተጨማሪ ግን ይሄ ነሕኑ እኛ የሚለው ቃል ለምን ይጠቅማል ሊልሙአው ሊሙዓዚም ነፍሰሁ ነፍሱን ለሚያልቅም ይሆናል እንደዚሁ ነፍሱን ለሚያልቅ ከፍ ለሚያደርግ ማለት ነው። አላህ ስብሓነሁ ወተዓላ እንዲህ ይላል እኛ እያለ ይጠቅሳል በአረብኛ ቋንቋ ትክክለኛና እየተለመደ አነጋገር ነው። ወላኪን ነገር ግን አለ አላህ ስብሓነሁ ወተዓላ ሙናፊቆችን በተመለከተ ይሄ ደግሞ ከሪህ አላህ ጠላ እንቢዓተሁም መቀስቀሳቸውን ጠላ ያኒ ከአማኞች ጋር መዝመታቸውን የሙናፊቆችን መዝመት ጠላ ፈሰበጠሁም አሰነፋቸው አለ አላህ ስብሓን ወተዓላ እንዲቀመጡ አደረጋቸው የእነሱን ከአማኞች መውጣት ከአማኞች ጋር መውጣት ስለጠላ ማለት ነው እንግዲህ ከዲህ አላህ ነው አላህ ጠላ የአላህ ስብሓነሁ ወተዓላ ባህሪያቶችን እንደመጣ የሚያሰብት ሰው እኮ እያለ ያለው ወደደም ጠላም አላህ ስብሓነሁ ወተዓላ ካለው በተቃራኒ ነው ለምሳሌ እዚህ ላይ ወላኪን ከሪህ አላህ አላህ ጠላ አለ እሱ ምን እያለ ነው አይ አልጠላም እያለ ነው ማለት ምክንያቱም በቀጥታ አላሰብተውም ያ አላህ ተቆጣ ይላል። እሱ ግን ምን እያለ ነው? አልተቆጣም እያለ ነው። ሌሎቹ ሀር መጀራን እስከ መጨረሻው ማለት ነው። እንደዚህ እያለ ይሄዳል። አላህ ይጠብቀን። ወቀውሊህ ከቡረ መቅተን ጥላቻው ከበደ አለ። ጥላቻው ከበደ እንደ አላህ አላህ ዘንድ እንተቁሉ ማለታችሁ ማላ ተፍዓሉን የማትሰሩትን ነገር ማለታችሁ ጥላቻው አላህ ዘንድ ከበዳል። ይሄ ነገር እንግዲህ መልካም ነገሮችን ስሩ እያሉ ራሳቸው መልካም ነገርን የማይፈጽሙ ሰዎችን የማይፈጽሙ ሰዎችን ይመለከታል። ከመጥፎ ነገር ይከለክላሉ፣ ነገር ግን ራሳቸው እዛ ውስጥ ይዘፈቁበታል። ይህንን የመሳሰለ ነገር ማለት ነው። ይሄ በጣም አደገኛ የሆነ የአይሁዶች አስቀያሚ ባህሪ ነው። ዑለሞቻችን እንደሚሉት ከዑለሞቻችን የተበላሸ ከአይሁዶች ጋር ተመሳስሏል። የተበላሸ ብሎ ማለት ባወቀው ያልሰራበት ማለት ነው። ከጃሂሎቻችን ከአምልኮ ፈጻሚዎቻችን ደግሞ የተበላሸ ከቀጥተኛ መንገድ የራቀው ከክርስቲያኖች ጋር ተመሳስሏል ይላሉ። በአጠቃላይ እንደዚህ አይነት ነገሮች መልካም በመልካም ነገሮች እያዘዙ ከዛ ወደ ኋላ የሚሉ ከመጥፎ ነገር እየከለከሉ ደግሞ ያንን ነገር የሚፈጽሙ ሰዎች ትልቅ አደጋ ውስጥ መሆናቸው ምንም የሚያጠራጥር አይደለም። ከቁርአንና ከሀዲስ በርካታ መረጃዎች አሉ። ቀጥሎ ምን አሉ? ዚክሩ መጂኢ ላሂ ሱብሓነሁ ሊፈስሊ ልቀዳእ በይነ ዒባዲሂ ዐላ ማ የሊቁ ቢጀላሊህ። አሁን ስለ ማውሳት ነው። ذكر مجيء الله يا الله سبحانه وتعالى الممتات موسات سبحانه ጥራት ተገባው لفصل القضاء لفصل القضاء فرد ለመፍረድ بين عباده በባሮቹ መካከል አላማ የሊቁ ቢጀላሊህ ለሱ ልቅና ለሱ ታላቅነት የሚገጥም ሁኔታ ማለት ነው هل ينظرون አይጠባበቃሉን ማለት አይጠባበቁም ማለት ነው ኢላ አን የእትየሁም አላሁ አላህ እስኪመጣቸው እንጂ ይጠባበቃሉን? ፊ ظለል ሚነል ገማም ከደመና በሆነ ጥላ የአላህ ስብሓነሁ ወተዓላ መምጣትን እንጂ ይጠባበቃሉን? ወልመላኢከቱ የመላኢኮችንም መምጣት ወቁድየል አምር ነገሩም ተፈጸመ። የውመል ቂያማ አላህ ስብሓነሁ ወተዓላ ከደመና በሆኑ ጥላዎች ይመጣል። አላህ ስብሓነሁ ወተዓላ በባሮቹ መካከል ለመፍረድ ማለት ነው። መላእኮችም እንደዚህ ይመጣሉ። ከዛም ነገሩ ይፈጸማል። የአላህ ስብሓነሁ ወተዓላ መጂ መምጣት አህሉ ሱና ወልጀማዓ ያለምንም ማጣመም የሚያሰብቱት ነገር ነው። ከይፍያውን የምናውቀው ነገር አይደለም። ምክንያቱም ከቁርአንና ከሀዲስ ከይፍያው እየተነገረን ነገር አይደለም። ከይፍያን በተመለከተ ከዚህ በፊት ያው ተዕጢል ተክሊፍ የመሳሰሉ ነገሮችን አይተናል። ነገር ግን ከይፍያን በተመለከተ አንድ ነገር እንጨምራለን እዚህ ላይ እብን ዑሰይሚን እብን ዑሰይሚን ቀዋዒዱል ሙስላ ላይ ሸይኹል እስላም ደግሞ ከሳቸው በፊት ሌሎች <coughs> አንዳንድ ኪታቦች ላይ የሚያወሳው ነገር አለ። አንድ ነገር ከይፍያውን ለማወቅ ሶስት ነገሮች ያስፈልጋሉ። የመጀመሪያው ነገር ምንድን ነው? ዛቱን ማወቅ ነው። ዛቱን ማወቅ ነው። ራሱን ስናውቀው ከፍያውን እናውቀዋለን ማለት ነው። ሁለተኛው ነገር ደግሞ አምሳያውን ማወቅ ነው። እሱን ዛቱን ባናውቀውም እንኳን እሱን የሚመስል ነገር የእሱን አምሳያ ስናውቅ የዛኛውን ዛት ማነው ከይፍያ ልናውቀው እንችላለን ማለት ነው። በሶስተኛ ደረጃ ደግሞ አልኸበሩ ሳዲቅ እውነተኛ የሆነ ዘገባ ነው። ሶስቱም ነገሮች የአላህ ስብሓን ወተዓላ ባህሪያትን በተመለከተ ከይፍያ ላይ አልተገኙም። ስለዚህ ከይፍያውን ልናውቅ አንችልም። የአላህ ስብሓን ወተዓላን ዛት አናውቅም። የአላህ ስብሓን ወተዓላን አምሳያ አናውቅም የለምም። እንደገና ደግሞ ስለ አላህ ስብሓን ወተዓላ ባህሪያት ከይፍያ አላህ ስብሓን ወተዓላ አልተናገረም። ነቢዩ ዓለይሂ ሰላቱ ወሰላም አልተናገሩም። ትክክለኛ እውነተኛ የሆነ ኸበር ደግሞ ከቁርአንና ከሐዲስ ውጭ ሌላ ቦታ ላይ የለምና ከይፍያ የሚባለው ነገር የተዘጋ ነገር ነው እኛ ጋር። ስለዚህ እነዚህ ሶስት ነገሮች ከይፍያን ለማወቅ የሚጠቅሙ ነገሮች ነበሩ፣ አልተገኙም። ይህንን ነገር ቀዋዒዱል ሙስላ ላይ ይጠቅሱታል ሼክ ዑተይሚን። ከእሳቸው በፊት ደግሞ ሼክ ልሳን ብን ተይሚያ ጠቅሶታል። ቀውል ሀል የንظሩና ይጠባበቃሉን ሀል እስቲፍሃም ናት። በእርግጥ እስቲፍሃም ናት። ያኒ ጥያቄን የምንጠይቅበት ነገር ነው። ነገር ግን ከኋላዋ ኢላ የሚል ነገር ከመጣ አፍራሽ ነገር ነው የምትሆነው። ላ የንظሩነ ማለት ነው። ሀል የንظሩነ የሚለው ላ የንظሩነ ማለት ነው። ኢላ ከኋላው ከመጣ ፍራሽ ቀልምቶ ነው የምትሆነው እስቲፋም ሆነ ማለት ነው። ወይም እስቲፋም ሆኖ የተፈለገው ግን ምንድን ነው? ነፍይ ነው። ሀል የንዙሩን ይጠባበቃሉን? አይጠባበቁም ማለት ነው። ኢላ አንየትየሁሙል الملائكه ملائكه የሚመጣቸው መሆኑን እንጂ ማለት ነው። አው የእቲ ረቡክ ወይ ጌታ የሚመጣ መሆኑን አው የእቲ የባዕዱ አያት ረቢክ ወይ ደግሞ ከፊል የጌታ አያቶች ታምራቶች የሚመጡ መሆናቸውን እንጂ ሌላን ይጠባበቃሉን ነው አውያቲ ረቡክ ያኔ ሀል የንظሩና ብሏል ኢላ አን የእትየሁም መላይካ መላይካ የሚመጣቸው መሆኑን እንጂ ይጠባበቃሉን ሲባል መላይኮች ሩሓቸውን ለማውጣት ማለት ነው አው የእትየ ባዕዱ አው የእትየ ረቡክ የሚለው ደግሞ የውመል ቂያማ በባሮቹ መካከል ለመፍረድ ማለት ነው አሁ የእቲየ ባዕዱ አያቲ ረቢክ ብሎ ማለት ደግሞ የአላህ ስብሓነሁ ወተዓላ ተአምራቶች መጨረሻ ላይ የሚታዩ ትልልቅ ተአምራቶች ለምሳሌ ጡሉዕ ሸምስ ሚን መግሪቢሃ ፀሐይ በመግቢያዋ የምትወጣበት ጊዜ እና የመሳሰሉ ነገሮች ናቸው። እዚህም ላይ የአላህ ስብሓነሁ ወተዓላን መምጣት እናሰብታለን ነው። ከላ إذا دكت الأرض دكا دكا <coughs> كلا هنا للتنبيه مثلا لا ነው ይላሉ ከላ የሚለውን ነገር ያኒ ለማንቃትና ለማስገንዘብ ማለት ነው እዚህ ላይ إذا دكت الأرض دكا دكا መሬት መሰባበርን በተሰባበረች ጊዜ ማለት ነው وجاء ربك والملك صفا صفا مريد ما السلام برم بتسباب برش جزي وجاء ربك جيتهم بمتع جزي والملك ملائك وشم صفا صفا سلف يسره ونوما سلف سلف ونوما بمتع جزي يوم القيامة مالتنا يهين جدي የውመል ቂያማ طيب ويوم تشقق السماء ሰማይ በምትሰነጠቅ ጊዜ ቢልገማሚ በደመና በምትሰነጠቅ ጊዜ ያኒ ደመና ከሷ በሚወጣ ጊዜ ማለት ነው። ወኑዚለ ልመላኢከቱ መላእኮችን በተወረዱ ጊዜ ተንዚለን መወረድን በተወረዱ ጊዜ አስታውስ ይህንን ቀን ማለት ነው። የውመል ቂያማን እንግዲህ እዚህና በአጠቃላይ አሁን ያሳለፍ ናቸው። የቁርአን አያቶች ላይ ለአላህ ስብሓነሁ ወተዓላ ቁጣን እናሰብታለን፣ ውዴታን እናሰብታለን፣ መምጣትን እናሰብታለን እነዚህን ነገሮች ስናሰብት ከዚህ በፊት ደጋግመን እንዳልነው ያለ ማመሳሰል ሚን ገይሪ ተምሲል ወላ ተዕጢል ያለ ማራቆት ወላ ተሕሪፍ ያለ ማጣመም ነው የምናሰብተው ወላ ተኪፍ ያለ ከይፍያም ሁኔታን ሳናስቀምጥለት ማለት ነው ቁርአንና ሐዲስ ላይ የመጡ ባህሪያቶችን ልክ እንደመጡ ማስተናገድ በዱንያም ሆነ በአኺራ ሰላም አለው። አላህ ፊት የውመል ቂያማ ይህንን ለምን አሰበትክ ተብለን ብንጠየቅ እንኳን ቁርአንና ሐዲስ ላይ ያገኘሁትን አሰበትኩ ብለን መልካም ምላሽ ይኖረናል። እናም ይሄ ነገር በጣም ከባድ ነገር በመሆኑ እኔ ትልቅ ጊዜ ተሰጥቶበት ማነው ትልቅ ሰፊ የሆነ ጊዜ ተሰጥቶት ሊጠና የሚገባ ነገር ነው። እነዚህ ነገሮች ግን ሁሌም ቢሆን ተያይዘው የሚነሱ ነገሮች ናቸው። ሊዘነጉ የማይገባቸው ነገሮች ናቸው። ስናሰብት ያለማመሳሰል፣ ያለማራቆት፣ ያለ ሁኔታ ምንም ሁኔታ ሳናበጅለት እና ሳናስቀምጥለት ያለማጣመም እነዚህ አራት ነገሮች ፍጹም ሊዘነጉ የማይገባቸው ትልልቅ ነገሮች ናቸው። ወላሁ ተዓላ አዕለም። ሌላ አዲስ ርዕስ ቀጣይ እንጀምራለን ኢንሻ አላሁ ተዓላ። وصل اللهم على نبينا وشفيعنا وحبيبنا محمد صلى الله عليه وآله وسلم ቀጣይ ላይ ኢስባቱል ወጅህ ለአላህ ስብሓነሁ ወተዓላ ፊትን የምናሰብትበት ርዕስ ላይ እንጀምራለን ኢንሻአላህ። ከዛም ለአላህ ስብሓነሁ ወተዓላ ሁለት እጆች የምናሰብትበት ነገር ይመጣል። እዛ ላይ ሰፋ ያለ ነገር ይኖረናል ኢንሻአላህ ወላሁ ተዓላ